غرباء غرباء غرباء غرباء غرباء غرباء غرباء تبينا شعارا للحياة በጣም ቀላልና ፍጹም ሃይማኖታዊ ጥያቄዎችን አንስታችሁ በማያገባቸው ጣልቃ ገብተው እጃችሁ ከብዶናል አንሱልን ብላችሁ ሰላማዊ ትግል እያደረጋችሁ ያላችሁ ድንቅና ታሪክ ሰሪ ትውልድ እንደምን አላችሁ? በአምባገነኖች ፍትህ ለተነፈጉ ዜጎች ሳምንቱ ምን ያህል ሩቅ እንደሚሆን ማንም ማወቅ አይሳነውም። ይህ ሳምንቱ ደርሶ የፍትህ ያለ የምትለው ፍትህ ሬዲዮ ዝግጅቷን አጠናቃ ወደ እናንተ ደርሳለች። በየማጎሪያው ለምትሰቃዩ የክፍለ ዘመኑ እውነተኛ ጀግኖችና ውድ ወኪሎቻችን የጭቆናው ገመድ ተበጥሶ የፍትህና አየር የምተነፍሱበትን ጊዜ ሩቅ እንደማይሆን ባለሙሉ ተስፈኞች ነን። ዛሬ ሀገራችን ላይ በጣም ትልቅ ታሪክ እየተሰራ ይገኛል። የዓለም ህዝብ ሊማርበት የሚገባ የሃይማኖት መቻቻልን በተግባር ያሳየ ድንቅ ትውልድ። ትናንት እንደምታውቁት የክርስቲያን ወንድሞቻችን የስቅለት በዓል ምክንያት በማድረግ ተቃውሞ አልነበረም። ለዚህ ድንቅ አመራር ሰጪዎች ምስጋና ይገባቸዋል። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ ቅዳሜ ሚያዝያ 26 ፍትህ ሬዲዮ 24ኛ ፕሮግራሟን አዘጋጅ ታቀርባለች። ፍትህ ሬዲዮ በሳምንት አንድ ጊዜ ብቅ እያለች ፍትህ ለተጠሙት ለኢትዮጵያዊ ሙስሊሞች የፍትህ ያለ እያለች የምትናጥ የእናንተው ሬዲዮ ናት። በዛሬው ፕሮግራማችን ሳምንታዊ ዜና፣ የተመረጡ ፕሮግራሞች። አሁን በቅድሚያ የሳምንቱን አበይት ዜናዎች ይዘን እንቀርባለን። ዜናውን እንከታተል። ዜናዎቹን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን የመቀሌ ከተማ ፍርድ ቤት የመጅሊስ ምርጫ በቀበሌ ይሁን ብለህ ቀስቅሰሃል ያላቸውን ኡስታዝ ቡሽራ ያህያ ላይ የ25 ዓመት እስራት እንደበየነባቸው ተሰማ። ሌሎች ሰባት ሰዎችም በዚሁ ክስ ፍርዳቸውን እየተጠባበቁ ነው። የባቲ ሙስሊሞች መስጂዶቻቸውንና መድረሳዎቻቸውን እንዲሁም የወረዳውን መጅሊስ ከአህባሽ ንጥቂያ አዳኑ። በጎንደር ከተማ ህገ ወጦችን መጅሊስና የዑለማ ምክር ቤትን ለማስማማት የተጠራው ስብሰባ በውዝግብ ተጠናቀቀ። የወልዲያ ወረዳ መጅሊስ የመስጂድ አልፈትህና የመስጂድ አልአማር የመስጂድ ኮሚቴዎችን አባረረ። በአጋሮ ከተማ የሚገኙ የሁለት መስጂዶች መድረሳ በመንግስት እንዲዘጉ ተደረገ። በቃሊቲ ማረሚያ ቤት በእስር ላይ የሚገኙት ኮሚቴዎቻችን ወደ ማረሚያ ቤቱ ለጉብኝት የመጡትን የህዝብ ተወካዮች ምክር ቤት አባላትን መርጦናል ያላችሁትን የህዝብ ድምጽ ለምን አታሰሙም ሲሉ አጥብቀው ወቀሱ። አሁን ወደ ዝርዝር ዜናው እናልፋለን። በያዝነው ወር የመቀሌ ከተማ ከፍተኛ ፍርድ ቤት የመጅሊስ ምርጫ በቀበሌ ይሁን ብለህ ቀስቅሰሃል ያላቸውን ኡስታዝ ቡሽራ ያህያ ላይ የ25 ዓመት እስራት እንደበየነባቸው ተሰማ። ሌሎች ሰባት ሰዎችም በዚሁ ክስ ፍርዳቸውን እየተጠባበቁ ነው። ነዋሪነታቸው በውቅሮ ከተማ የሆኑት ኡስታዝ ቡሽራ ያህያ የመጅልስ ምርጫ በሚደረግበት ወቅት ምርጫው መደረግ ያለበት በመስጂዳችን ነው ብለህ ህዝቡን ለአመፅ አነሳስተሃል በሚል እንዲያዙ ከተደረገ በኋላና እስከ ቅርብ ጊዜ ድረስም በእስር ሲሰቃዩ ከቆዩ በኋላ 25 ዓመት እንደፈረዱባቸው ተገልጸዋል ኡስታዝ ቡሽራ ያህያ በሚኖሩበት ውቅሮ ከተማ ለረጅም ጊዜ በእስር ካሳለፉ በኋላ ወደ መቀሌ ማረሚያ ቤት እንዲዘዋወሩ ተደርገውና ከአሸባሪዎች ጋር ግንኙነት አለው የሚል ተጨማሪ የሐሰተኛ ክስ በመጨመር እንዲሁም የሐሰት ምስክሮችን አሰልጥነው ካስመሰከሩ በኋላ የ25 ዓመት እስራት እንደፈረዱባቸው የትግራይ ምንጮቻችን ገልጸዋል። በተያያዘ ዜናም እዛው ትግራይ ክልል ባላማጣ ወረዳ ዋጃ ከምትባል ቦታ ኡስታዝ ሐቢብን ጨምሮ ስድስት የጀማ አባላትን ዳትን ምርጫው በመስጂዳችን ይደረግ የታሰሩ ይፈቱ ብላችኋል ተብለው ከተያዙ ስድስት ወር እንደሆናቸው ምንጮቻችን አስታውቀዋል። እንደ ምንጮቻችን ጥቆማ ኡስታዝ ሐቢብና ስድስቱ ወጣቶች ከስድስት ወር በፊት ዋጃ ከምትባል ቦታ ተይዘው በአላማጣ ማረሚያ ቤት ለአራት ተከታታይ ወራት ካሰሯቸው በኋላ እነሱም እንደ ኡስታዝ ቡሽራ ያህያ ወደ መቀሌ ማረሚያ ቤት ያዘዋወሯቸው ሲሆን መንግስት በእነሱም ላይ የሚመሰክሩ ሀሰተኛ መስካሪዎችን እያሰባሰበ እንደሆነ ታውቋል። በዚህም የተነሳ የታሳሪዎቹ ቤተሰቦች ለእስረኞቹ የሚከራከርላቸው ጠበቃ ለመቅጠር ሲንቀሳቀሱ እስከ 25 ሺህ ብር እንደተጠየቁ ምንጮቹ ጠቁመው ያም ሆኖ ልጆቹ ላይ እንዳይፈረድ ሲባል ለሰባቱም ሰዎች የ25 ሺህ ብር ጠበቃ ገዝቶ በክርክር ላይ እንደሆኑና ህዝበ ሙስሊሙ በዱዓ እንዳይረሳቸው አደራ እንዳሉ ምንጮች ለፍትህ ሬዲዮ ገልጸዋል። ጉዳዩን አስመልክቶ ያነጋገርናቸው አንድ የህግ ባለሙያ እንደገለጹት ዜጎቿ የመጅልስ ምርጫ መካሄድ ያለበት በቀበሌ ሳይሆን በመስጂድ ነው ስላሉ ብቻ አሸባሪ ናችሁ ተብለው 25 ዓመት የሚፈረድባት ሀገር በዓለማችን ብቸኛው ሀገር ኢትዮጵያ እንደሆነች ገልጸው ይህም የሆነው የህጎች ሁሉ የበላይ የሆነው ህገ መንግስት በማን አለብኝነት በግለሰቦችና በአምባገነኖች ስለሚጨፈለቅ ነው ብለዋል። አያይዘውም አንድ ሀገር ህገ መንግስቷ በማናለበኝነት በህሊና ቢስ ባለስልጣናት መጣስ ከጀመረ የዋሊደር እንጂ እንደ ሀገር የመቀጠሏ ሁኔታ ያጠራጥራል በማለት ሀሳባቸውን አጠቃለዋል። የባቲ ሙስሊሞች መስጂዶቻቸውንና መድረሳዎቻቸውን እንዲሁም የወረዳውን መጅሊስ ከሀባሽ ንጥቂ አዳኑ። የአማራ ክልል ህገ ወጡ መጅሊስ ፕሬዝዳንት አቶ ኡመርም በባቲ ከተማ ውርደታቸውን ተከናንበው ወደ መጡበት መመለሳቸውን ምንጮች አስታውቀዋል። ሐሙስ ሚያዝያ 24 ቀን 2005 ከጠዋቱ 2 ሰዓት ጀምሮ በአቶ ዑመር የሚመራው የአማራ ክልል ህገወጥ መጅሊስ በባቲ በመገኘት የከተማውን መጅሊስ ጨምሮ የጃሚያ መስጂድን መድረሳዎችንና የንግድ ሱቆችን በአቶ ማህሙድ ለሚመራው የአህባሽ ቡድን ለማስተላለፍ እቅድ ተይዞ የነበረ ቢሆንም መረጃውን ቀድሞ የደረሰው የባቲ ከተማ ህዝብ ግን ከጧቱ ለሰዓት በፊት ግልብጥ ብሎ በመውጣት የአህባሾችን ሴራ ማክሸፉ ታውቋል። በሁኔታው የተደናገጠው በአቶ ዑመር የሚመራው የአህባሽ ቡድን ወደ መስጂዱ ሳይሆን ወደ ከተማው አስተዳደር በመሄድ ለመሸሸግ ቢሞክርም ቁራጡና ጀግናው የባቲ ህዝብ ተከትሏቸው ወደ ከተማው አስተዳደር በማምራት ተከተማችን ለቃችሁ ካልወጣችሁ አንነቃነቅም በማለቱ ጉዳዩ ያሳሰባቸው የከተማ አስተዳደርና ጸጥታ ዘርፍ ኃላፊዎች ከዚህ ሁሉ ህዝብ ጋር መወያየት ስለምንቸገር ከመካከላችሁ ሽማግሌዎችን ምረጡና እንወያይ የሚል ሐሳብ በማምጣት ህዝቡን ለማረጋጋት ሞክረዋል። ሆኖም ህዝቡ አስር አባላት ያሉት ሽማግሌዎችን ቢመርጥምና ለውይይት እንዲገቡ ቢያደርግም በህገወጡ ወጡ መጅሊስና በአስተዳደሩ ላይ እምነት ስላጣ ህገወጡ ወጡ መጅሊስና አህባሾቹ ከከተማችን መውጣታቸውን ሳናረጋግጥ ወደ ቤታችን አንመለስም የሚል አቋም በመያዙ ከብዙ ክርክር በኋላ የአማራ ክልል ህገ ወጡ መጅሊስ ፕሬዝዳንትና ሊሾሙ የመጡት የአባሽ አቀንቃኞች ከተማይቱን ለቀው ለመውጣት ተገደዋል። ከጠዋት ጀምሮ ከየቤቱ በመውጣት ከተማይቱን ያጥለቀለቀው ባቲ የህገወጡ ወጡ መጅሊስ አመራሮች ከተማይቱን እንደለቀቁ ሲያረጋግጡ ከቀኑ 7 ሰዓት ላይ ዙር ሶላትን ሰግዶ እንደተበተነ የፍትህ ምንጮች ከባቴ ዘገባ ያመለክታል። በቃሊቲ ማረሚያ ቤት በእስር ላይ የሚገኙት ኮሚቴዎቻችን በህዝብ ተወካዮች ምክር ቤት የህግ ጉዳዮች ቋሚ ኮሚቴ አባላትን በጥያቄ ማጣደፋቸው ተሰማ። በቃሊቲ ማረሚያ ቤት በእስር ላይ የሚገኙት ኮሚቴዎቻችን ወደ ማረሚያ ቤቱ ለጉብኝት የመጡትን የህዝብ ተወካዮች ምክር ቤት አባላትን መርጦናል ያላችሁትን የህዝብ ድምፅ ለምን አታሰሙም ሲሉ አጥብቀው ወቀሱ። በግፍ የሚገኙ ኮሚቴዎቻችን ባሳለፍነው ማክሰኞ እለት ከቀኑ አስር ሰዓት በኋላ ታራሚዎችን ሊጎበኙ ከመጡት የህዝብ ተወካዮች ምክር ቤት የህግ ጉዳይ ቋሚ ኮሚቴ አባላት ጋር የህዝበ ሙስሊሙን ወቅታዊ ሁኔታ አስመልክቶ ውይይት አካሄዱ። የፓርላማው አባላቱ የወህኒ ቤቱ እስረኞች አያያዝን ለመመልከት በመጡበት ወቅት ኮሚቴዎቻችን የራሳቸውን የእስር ቤት አሳፋሪ የገፋ አያያዝ ወደ ጎን በማለት በፓርላማው ተመራጮች ላይ የወከላቸውን ህዝብ የተመለከተ መረር ያለ አስተያየት ሰጥተዋል። ከቃሊቲ ያገኘነው ዘገባ እንደሚያመለክተው ኮሚቴዎቻችን የፓርላማ አባላቱን ህዝብ መርጦናል ብላችሁ የተቀመጣችሁበት ቤት ውስጥ ስለመረጣችሁ ህዝብ ለምን አትጮሁም? ሙስሊሙ ህብረተሰብን መርጦናል እያላችሁ 16 ተራ ሙሉ በሰላም ድምጹን ሲያሰማ ግን እንዳልሰማችላ ብላችሁታል በሚል መረር ያለ ወቀሳና ትችት ሰንዝረውባቸዋል። ከኮሚቴው አባላት በተለይም ሰብሳቢ ኡስታዝ አቡበከር አህመድ፣ የህግ ምሁር ኡስታዝ ካሚል ሸምሱ፣ የታሪክ ተመራማሪና ጸሐፊ አህመድ ጀበል ኡስታዝ አህመድ ሙስጠፋ እና ኡስታዝ በድር ሁሴን የህዝቡን ጥያቄ ሳትመልሱ ህዝቡ ወክሎናል ማለት ስህተት ነው የፓርላማ አባል የሆናችሁት የህዝቡን ጩኸት ልትሰሙና ልታሰሙ መሆኑን ዘንግታችኋል የሚል አንድምታ ያለው ሀሳብ ሰንዝረዋል። ኮሚቴዎቹ ህዝቡ ህገ መንግስታዊ ጥያቄውን በሰላም ባቀረበ የግድያ፣ የእስርና የሌሎች የመብት ጥሰቶች ሰለባ ሲሆን የእናንተ ዝምታ ያስታዝባልም ብለዋቸዋል። የፓርላማ አባላቱን ምላሽ ነው ያሉትን መልስ ምትንዘራቸው ምንጮች አስታውቀዋል። በደሴ ከተማ የመልካም አስተዳደር ጠንቅ በመሆን የሚታወቀውና የደሴ ሙስሊሞች ላይ ኢሰብአዊ ድርጊት ሲፈጽም የነበረው ኮማንደር ደረጀ በህዝብ ግምገማ ከፍተኛ ትችት ቀረበበት። እሁድ ሚያዝያ 20 ቀን 2005 በደሴ ከተማ አስተዳደርና በአማራ መገናኛ ብዙሃን ድርጅት በተዘጋጀው ህዝባዊ ውይይት ግምገማ ላይ የከተማዋ ችግር የሆነው የፖሊስና ሌሎች የፍትህ አካላት ይህ ህገ መንግስታዊ ተግባር በሰፊው ተገልጿል። በወቅቱ የስብሰባው ተሳታፊዎች እንደገለጹት በኮማንደሩ ስር የሆነው የፖሊስ ኃይልና ኮማንደሩ የከተማዋ መልካም አስተዳደር ጠንቅ እንደሆኑ አበክረው ገልጸዋል። እንደ ህብረተሰቡ ገለጻ ከሆነ ኮማንደር ደረጀና በሱ ስር ያሉት አመራሮች በህገ ወጥ የሰዎች ዝውውር፣ በንግድ ቤቶች ዝርፊያ፣ የእስረኞች ሰብአዊ መብቶች በመጣስ ከዘራፊዎች ጋር የመደራደርና የማስተማራት ተግባር ጠበቆችን በማስፈራራት ወንጀለኞችን በማስፈታትና በማሸሽ እንዲሁም በተቃራኒው ንጹሃን ዜጎችን እስከ 260 ቀናት ያለምንም ክስ እንዲታሰሩ ማድረግ በህዝብ የሚሰጡ ጥቆማዎችንና ተጨባጭ ማስረጃዎችን ማጥፋትና ሌሎች ወንጀሎች ላይ በቀጥታም ሆነ በተዘዋዋሪ እየተሳተፉ እንደሆነ የውይይቱ ተሳታፊዎች በምሬት ተናግረዋል። በተጨማሪም የስብሰባው ተሳታፊዎች ከአዛዡ ጀምሮ ሌሎች የፖሊስ አመራሮችና አባላት እንዲፈተሹና ጸረ ህዝብ የሆኑት ተለይተው እርምጃ እንዲወሰድባቸው አሳስበዋል። በቦታ የነበሩት የከተማ አስተዳደሩ አመራሮች ጉዳዩን በአስቸኳይ አይተው ፈትሸው አስፈላጊውን እርምጃ እንደሚወስዱም ገልጸዋል። እንደሚታወቀው ኮማንደር ደረጀ ባህረዲን አህመድን እና ሌሎች ሙስሊሞችን በመደብደብ በማስደብደብና የአካል ጉዳት በማድረስ የሚታወቅ ወንጀለኛ እንደሆነ ይታወቃል። በአጋሮ ከተማ የሚገኙ የሁለት መስጂዶች መድረሳ በመንግስት እንዲዘጉ ተደረገ። በአጋሮ ከተማ የሚገኙትን በቡኖበር ሂላል መስጂድና የከፋበር ቶፊክ ቶፊቅ መስጂድ መድረሳን መንግስት እንዲዘጉ ማድረጉን የፍትህ ራዲዮ ምንጮች አስታወቁ። ባሳለፍነው ጁማ በአጋሮ ከተማ በቡኖበር በር መስጂድ ህዝበ ሙስሊሙ ባሰማው ተቃውሞ በተያያዘ ተቃውሞን አነሳስታቸዋል በሚል ምክንያት የመስጂዱን ኢማም በጊዜያዊነት ከኢማምነታቸው እንዲታገዱ የተደረገ ሲሆን በምትካቸውም ሼህ ሰይፉ የተባሉ ሰው መሾማቸው ተሰምቷል። የኢማም ገዳው እንዳለ ሆኖ በቡኖ በር ሂላል መስጂድ የሚገኘው መድረሳም የአህባች ኡስታዞች እስኪመጡ ድረስ በሚል በመንግስት እንዲዘጋ የተደረገ ሲሆን በዛሬው ዕለትም የከፋበር ቶፊክ መስጂድ መድረሳንም መንግስት እንዲዘጋ ማድረጉን የአጋሮ ከተማ ምንጮች አስታውቀዋል። የመፍትሄ አፈላላጊ ኮሚቴዎች ጠበቃ አቶ ተማም አባቡልጉ ኢቲቪን ጨምሮ የመንግስት አካላት ላይ ክስ መሰረቱ። በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የሽብር ክስ የተመሰረተባቸው ህዝበ ሙስሊሙ የመፍትሄ አፈላላጊ ኮሚቴዎች ዋና ጠበቃ አቶ ተማም አባቡልጉ ጅሃዳዊ ሐረካትን ተንተርሶ በደንበኞቻችን ላይ ለተፈጸመባቸው የስም ማጥፋት ተግባር በዚሁ ሳምንት ለፌዴራል ከፍተኛ ፍርድ ቤት ክስ ማቅረባቸውን ገለጹ። በቀረበው ክስ ላይ ጅሃዳዊ ሐረካት ፊልም አዲስ በተሻሻለው የፕሬስ ህግ የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590 ህዝባር 2000 አንቀጽ 43 ንዑስ ቁጥር 2 ስር አቃቢ ህግ ከነገሩ አጣዳፊነት የተነሳ የእግድ እርምጃ ለመውሰድ አቅም እንዳለው የሚገልጽ ሲሆን ጠበቃ ተማም አባቡልጉ አንቀጹን በመጥቀስ አቃቢ ህግ የተሰጠውን ስልጣን ያለ አግባብ ከተጠቀመበት በህግ ይጠየቃል ማለታቸውን የፍትህ ራዲዮ ባልደረባ ዘግቧል። በደሴ ከተማ የሐሰት ምስክሮች ስልጠና ተጀመረ። ለ260 ቀናት ክስ ሳይመሰረትባቸው በእስር የቆዩት የሃይማኖት አባቶቻችን ላይ የሚመሰክሩ የሐሰት ምስክሮች ስልጠና እየተሰጣቸው እንደሆነ የፍትህ ምንጮቻችን አስታወቁ። በነሽ ሐሰን ሐሚዲን በባህረዲን አህመድ በሼህ ጀማል ኡመርና በሼህ ያቁት አብዱል መጂድ የክስ መዝገብ ላይ ለተዘረዘሩት ምስክሮች በደሴ ከተማ ወረዳ ፍርድ ቤት የሚገኙ አቃቢ ህጎች የደሴ ከተማ ፖሊስ አባላትና የደህንነት ሰዎች በሐሰት እንዲመሰክሩ ስልጠና እየተሰጣቸው እንደሆነ ለማወቅ የተቻለ ሲሆን በምስክርነት ከተዘረዘሩት ውስጥ የከተማ አስተዳደሩ ውስጥ በጽፈት ቤት ኃላፊነት የሚሰሩ ግለሰቦችም እንደሚገኙበት ለማወቅ ተችሏል። በጎንደር ከተማ ህገ ወጦቹን መجلسና የዑለማ ምክር ቤትን ለማስማማት የተጠራው ስብሰባ በውዝግብ ተጠናቀቀ። በጎንደር ከተማ ህገ ወጦቹ መجلسና የዑለማ ምክር ቤት ለማስማማት የተጠራው ስብሰባ በውዝግብ ተጠናቀቀ። በጎንደር ከተማ የህገ ወጡ መجلسና የዑለማ ምክር ቤት ያለመግባባት ለመስታት የክልሉ ህገ ወጥ መجلسና ከከተማው ባለስልጣናት የተጠራው ስብሰባ ብዙ የከተማ ነዋሪ በተገኘበት እውድ ተካሂዶ በውዝግብ መጠናቀቁ የፍትህ ሬዲዮ ምንጮች አስታወቁ። በጎንደር ከተማ የህገ ወጡ መጅሊስ ሊቀመንበር የሆኑት ሀጂ አደም መሐመድ ተፈጸምብኝ ያሉትን በደል በመዘርዘር የጀመረውን ስብሰባ በከፍተኛ ተክቢራ የታጀበ ነበር የሚለው ምንጫችን የአህባሾቹ ለማ ምክር ቤት ሊቀመንበር የሆኑት ሀጂ ሙስጠፋ አሚኑ እና ደጋፊዎቻቸው በተቃራኒው በኩል ያላቸውን ሀሳብ አሰምተዋል። ከስብሰባው በኋላ ተውበት አድርገው እስኪመለሱ ተብለው ለስድስት ወራት ኃላፊነታቸውን የተነሱት ሀጂ አደም መሐመድ ከዑለማ ምክር ቤት ጋር አብሬ ለመስራት አልችልም ያሉ ሲሆን ሁለቱም ወገኖች ለማስማማት የተደረገው ጥረት ያለመሳካቱ ምንጮች አክለው ገልጸዋል። በማዕከላዊ እስር ቤት በእስር ላይ የሚገኙ ተማሪዎች ኮሚቴዎች ላይ በሐሰት እንዲመሰክሩ እየተገደዱ መሆኑ ተሰማ። ከተለያዩ ዩኒቨርሲቲዎች ይህ ነው ተብሎ ባልተገለጸ ምክንያት ለስር የተዳረጉ በርካታ የከፍተኛ ትምህርት ተቋማት ሙስሊም ተማሪዎች በማዕከላዊት መርማሪዎችና ገራፊዎች በኮሚቴዎቻችን ላይ በሐሰት እንዲመሰክሩ እየተገደዱ መሆኑ ተነገረ። እነዚህ ያለምንም ፍርድ ቤት ማዘጃ ከያሉባቸው ዩኒቨርሲቲዎች ታፍነው ተወስደው ለሳምንታት ከጠፉ በኋላ በቤተሰቦቻቸው አማካኝነት ማዕከላዊ እስረኛ ሆነው የተገኙ ተማሪዎች ምንም እንኳ ከኮሚቴዎቻችንም ጋር ሆነ ከነሱ ጋር ከታሰሩ የህሊና እስረኞች ጋር ግንኙነት ባይኖራቸውም እነሱ ተልኮ ሰጥተውን ነበር ብላችሁ በፍርድ ቤት መስክሩ እየተባሉ ከፍተኛ ጉትጎታና ግዳጅ እየተደረገባቸው ይገኛል። ከመሰከራችሁም ትለቀቃላችሁ ተብለው እንደተነገራቸው ማወቅ ተችሏል። ተማሪዎቹ በዚህ ባለመስማማታቸውም ከፍተኛ ችግር እያስተናገዱ መሆናቸው የታወቀ ሲሆን ችግሩ ለቤተሰቦቻቸውም እየደረሰ ይገኛል። ከሳምንታት በፊት እስረኛ ወንድሟን ልትጠይቅ የሄደች አንዲት እህታችን ዘግናኝ ድብደባ ከደረሰባት በኋላ ከፍተኛ የጤንነት መታወክ ደርሶባታል። ሌሎች የእስረኞቹ ቤተሰቦችም ለእንግልትና መጉላላት ተዳርገዋል። ይህ በእንዲህ እንዳለ ፖሊስ በተመሳሳይ በአዲሱ የኢሃዲግ የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት አዲስ አበባ መጅሊስ ውስጥ ለሚገኙ አመራሮች ተመሳሳይ ኮሚቴው ላይ መስክሩ የሚል ጫና እንዳበረታባቸው ተሰምቷል። በአዲስ አበባ ከአስሩ ክፍለ ከተሞች ለሚገኙ ከእያንዱ ከእያንዳንዱ ክፍለ ከተማ 11 የመጅሊስ አመራሮች በድምሩ 110 የመጅሊሱ የየክፍለ ከተማ አመራሮች ኮሚቴዎቹ ላይ በሐሰት እንዲመሰክሩ በማሰብ ለዚሁ ጉዳይ ስልጠና እንዲገቡ በፌዴራል አቃቤ ህግና በፍትህ ቢሮ በተደጋጋሚ የግዳጅ ጉትጎታ እየተደረገባቸው ቢሆንም ከጥቂቶች በስተቀር አብዛኞቹ ፈቃደኝነታቸውን ሳያሳዩ መቅረታቸውን ባለፈው መዘገባችን የሚታወስ ሲሆን በምስክር መንግስት የችሎት ሂደቱን ደጋግሞ እያቋረጠው ይገኛል። ለዛሬ የያዝናቸው ዜናዎች እስካሁኖቹ ነበሩ። እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የመዋሃጃ ጊዜው አሁን ነው። ባለፉት አንድ አመት ከመንፈቅ በቆየው ሰላማዊ ትግላችን ውስጥ የሁላችንም አስተዋጽኦ ቀላል አልነበረም። አስተዋጽኦአችን እንደ ዕድሜያችን፣ ጾታችን፣ የገንዘብ አቅማችን፣ የትምህርት ደረጃችንና እንደ ኢማናችን ጥንካሬና ድክመት የተለያየ የነበረ ቢሆንም ውጤቱም ሆነ ክስረቱ የጋራችን ነው። ሁላችንም በአንድ አካባቢ እየኖርን ላይሆን ይችላል። በአንድ መስሪያ ቤት የምንሰራ ላንሆን እንችላለን። ግን መንፈሳችንና ዓላማችን አንድ ነው። በኢትዮጵያ እስልምና ላይ እና ሙስሊሞች ላይ የተደቀነውና በግልጽ የሚታየውን አደጋ መቀልበስ ነው ዓላማችን። ይህ ዓላማችን በዘር በብሔር አላቧደነንም፣ በእድሜና የእውቀት ደረጃም አልከፋፈለንም። ይህን ለማየት የኮሚቴዎቻችን ስበጥርና አይነታቸውን መመልከት በቂ ነው። በኮሚቴዎቻችን መካከል ፈጽሞ የብሔር መመሳሰል የለም፣ ግን በጋራ ሆነው የችግርን ዳገት በጋራ ሲወጡ ይታያሉ። ዓላማቸው ከብሔር በላይ ነው። ዓላማቸው የብሔርን አጥር ዘረኝነትን የተሻገረ የኢስላም ዓላማ ነው ያገናኛቸው። ስለዚህ ለነሱ አንዳንዴ ባልተለመደ መልኩ ልብ ለልብ እርስ በርሳቸው ከህዝብም ጋር ተግባብተው ለዓላማቸው ተሰለፉ። በእነሱ መካከል የዕድሜና የትውልድ ልዩነት አለ። ካሚልን የመሰለ የዚህ ዘመን ወጣት ከአረጋዊው ሼህ ጣሂር ሼህ ሱልጣን ጋር አግባብቶ ያሰራቸው አላማቸው ነው። አላማቸው ምንም አይነት ሰዋዊ ፍላጎትን የተሻገረ ግለሰባዊ አላማን ያልታከከ የሰማይ መንገድ ነው። ኮሚቴዎቻችን ተጠናንተው የተገናኙ ሳይሆን በአጋጣሚ በህዝብ ምርጫና ፍላጎት ነበር የተገናኙት። ግን ልዩ ጥምረት ያማረ ውህደት ፈጽሞ አሳዩን። ዛሬም እኛ የምንዋሃድበት ጊዜ ነው። እራሳችንን አደራጅተን ለተሻለ ዓላማ የምንነሳበት ጊዜ ነው። በእስካሁኑ ቆይታችን በተናጠል የሰራናቸው በርካታ ነገሮች ይኖራሉ። ብዙም ውጤትም አምጥተንባቸው ይሆናል። ግን ለስራ መዋሃድን፣ መደራጀትን የመሰለ ውጤታማ ነገር የለም። ብህሉ እንደሚለው ከአንድ ብርቱ ሁለት መድኃኒቱ ነው። አንተ በግልህ ጠንካራና ነገሮችን ማከናወን የምትችል ልትሆን ትችላለህ። ግን አንድ ተጨማሪ ሰው አብሮ ሲኖር ኃይልህ፣ ሐሳብህ፣ ተግባርህ፣ ሁሉም ነገርህ ይጨምራል። ስለዚህ ከወዳጅህ ከጓደኛህ ጋር ተደራጅ፣ ተደራጂ፣ ተደራጁ። በአሁኑ ሰዓት የሁላችንንም ተሳትፎ የሚጠይቁ በርካታ ስራዎች ተቆልለዋል። መረጃን ኢንተርኔት ለማይጠቀሙ ህብረተሰብ ማዳረስ፣ የኢንተርኔትና የፌስቡክ አጠቃቀም ለህብረተሰቡ ለወዳጅ ዘመድ በቀላሉ ማስተማር፣ የተዘጋጁ pamphlet ኦችን እያተሙና ፎቶኮፒ እያደረጉ ማሰራጨትና ሌሎችም ስራዎች አሉ። እነዚህ ስራዎች የሚጠብቁት አንተን ነው። አው እህቴን ነው፣ አንቺን ነው፣ እከሌ ይሰራዋል፣ እነንትና እየሰሩ ስለሆነ ይበቃል የሚባል ነገር የለም። ለዚህም ነው ስራዎችን ለመስራት መዋሃድ፣ መደራጀት ወሳኝ ነው የምንላችሁ። በአካባቢያችሁ፣ በትምህርት ቤታችሁ፣ በስራ ቦታችሁ፣ በእድራችሁ፣ በቁባችሁ ውስጥ ከምትተዋወቋቸው ሁለትም ሶስትም አራትም ከዚያ በላይ ከሆኑ ሰዎች ጋር እስቲ ስራ እንስራ፣ ምንስ እናድርግ ብላችሁ ውይይት ጀምሩ። እርስ በርሳችሁ መጀመሪያ ተግባቡ። ከዚያም ምን መስራት እንደምትችሉ አቅማችሁ ምን እንደሆነ ራሳችሁን ጠይቁ። ያኔ ዛሬ ነገ ሳትሉ ራሳችሁን ለስራ አዘጋጁ። መንገዳችን የኢስላም መንገድ ነው። አላማችን የረሱሎች የሰሃቦች እና የዛ ምርጥ ህዝብ ዓላማ ነው። ዲናችንን መጠበቅ፣ የአላህን ሐቅ መወጣት። ወደዚህ ምድር ስንመነዝረው ደግሞ ለህገ መንግስታዊ መብታችን ነው የምንታገለው። ይህ ትግል አንተ ይህን የምታደምጠውን እርሶ ይህን ሬዲዮ እያዳመጡ ያሉትን አንቺ አሁን እየሰማሽ ያለሽው እህታችን፣ እናንተ ሁላችሁም የኢስላም ልጆች ይመለከታል። ኢስላም እየጠራችሁ ነው። የነቢዩ መንገድ ተከፍቶ ግቡ እያላችሁ ነው። መንገዱ ለዲን መስራት መታገል ነው። ትግሉ ደግሞ አላማን ከማወቅ ከመግባባት፣ ከመደራጀት ዛሬ ነገ ሳይሉ ወደ ስራ ከመግባት ይጀምራል። አላማችን የጥቂቶች ሳይሆን የሚሊዮኖች የኢትዮጵያውያን ሙስሊሞች ነው። ይህ ዓላማ በጁምዓ ተቃውሞ ይታጀባል እንጂ አላማችን እሱ አይደለም። ስለዚህ ጁማ ተገኝቶ ተቃውሞ ከማሰማት በዘላለም ሚናችን ከፍ ያለ ነው። ለዚህ ደግሞ ቀኑ ዛሬ ነው፣ ጊዜው አሁን ነው። እንዋሃድ፣ እንደራጅ፣ እንደራጅ፣ እንደራጅ። ባለፈው ሳምንት ቃሊቲ አንዳጅብ የሚያስብል ድንቅ ትዕይንት አስተናግዳ ነበር። የዛሬ ፕሮግራማችን የሚሆነው በዚህ ፕሮግራም ላይ የተዘጋጀ ወግ ነው። እሱን እንከታተል። እንደምን ሰነበታችሁ? እንዴት ከርማችኋል? ባለፈው ሳምንት በቀረበው ፕሮግራም ላይ አንድ ወጋን ስተን ስናወጋ ነበር። አዎ ከደሃዋ ሀገራችን ደሃ ህዝብ ጉሮሮ ላይ ተነጥቆ ለጥፋት የተመደበው ከ300 ሚሊዮን ብር በላይ ጉዳት ሰኝቶን የሰሚ ብለን ነበር። ዛሬ ደግሞ በሌላ ወግ ተመልሻለሁ። ዛሬ የምናወጋው ከሳምንቱ እጅጉን በተለየ ርዕስ ላይ ነው። በደስታ በፍቅር፣ በጀግንነት ስሜት የተሞላ ወግ። ምን ተገኘ ዛሬ ስለ ደስታ የምናወጋው ካላችሁ ደግሞ ያው እንደምታውቁት ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙእሚን ሁሉም ነገር ኸይር ነው፣ ጥሩ ነው ሲሉ አስተምረውናል አይደል? አዎ፣ መልካም ነገር ሲያጋጥመን አላህን እናመሰግናለን። መልካም ያልሆነ ነገር ሲገጥመን ደግሞ ትዕግስት፣ ሶብር እናደርግና ካላህ የሆነን ምንዳ አጅርን እናገኝበታለን። እናላችሁ ወደ ዛሬ ደስታ ወጌ ልመልሳችሁ። በመጀመሪያ ግን እስኪ ሁላችሁም ባላችሁበት ሁናችሁ بارك الله لكما وبارك عليكما وجمع بينكما في الخير بلولي አዎ አሁን በደንብ ተግባባን አይደል የደስታዬን ምስጢርም ደረሳችሁበት ይገርማል ብዙዎች ወደ እስር ቤት መወርወርን የህይወት ማብቂያ አድርገው ይወስዱታል ለነገሩ አይፈረድም እንደ ሀገራችን ባሉ እስር ቤቶች ካለው ሁኔታ አንጻር ወደ እስር ቤት የተላከ ሰው ዳግም በህይወት የመኖር ተስፋ ይኖረዋል ብሎ መገመት ይከብድ ይሆናል ለሙእሚን ግን ሁሉም ነገር የተለየ ነው። ጀግኖቻችን በማዕከላዊ እስር ቤት ኢሰብአዊ ድርጊት ተፈጽሞባቸው በቃሊቲ እስር ቤትም መንገላታትና መሰቃየት ቢደርስባቸውም እንደ ትላንቱ ዛሬም የግል ጉዳያቸው ሳያስጨንቃቸው ለኡማው ጉዳይ ቅድሚያ ሰጥተው በእውነትና በጽናት ላይ ቆመዋል። ከሰሞኑ ከወደ ቃሊቲ የኒካ ዜና ሰማን። ሳያገቡ ወደ ቃሊቲ ከገቡት ወንድሞች ሁለቱ እዚያው ቃሊቲ ሆነው የትዳር አጋሮቻቸውን በኒካ አሰሩ። ደስ ይላል አይደል? ከወንድ ኮሚቴዎቻችን ጋር በሐሰት የተከሰሱት ወንድም ኻሊድ ኢብራሂምና ወንድም ሙባረክ አደም በቃሊቲ ማሰቃያ ቤት ሆነው ኒካ አሰሩ። በወንድሞች ኒካህ ውስጥ እጅግ በርካታ ጥሩ ነገሮችን አየሁ። ያለ ጥፋታቸው ያሰራቸው መንግስት ኮሚቴዎቻችንን ጨምሮ ሌሎች የሙስሊም እስረኞችን በማሰቃየት ተስፋ እንዲቆርጡ በማድረግ ላላጠፉት ጥፋታቸው ይቅርታ እንዲጠይቁት ይፈልጋል። ይህም ፍላጎቱን ለማሳካት ወንድሞቻችንን በወዳጅም በጠላትም ፈትኗቸዋል። በማሰቃየት የእስረኛ መብት በመንፈግ የፍርድ ይዘትን በማጓተት ብቻ አለን ባሉት መሳሪያ ሁሉ ወንድሞቻችን ነጻ በመውጣት ተስፋ ቆርጠው የግዴታን ይቅርታ እንዲጠይቁ ለማድረግ ጥረዋል። ዛሬም እየለፉ ነው። ይሁንና የወንድሞቼን ካዜና የይቅርታ ምኞት ለነበራቸው የመንግስት ኃይሎች ቀዝቃዛ ውሃ የቸለሰ ሆኗል። ይዞ የተነሱት የነጻነትና የፍትህ ጥያቄ ነው። ያነገቡት የህዝቡ ጥያቄ ኢትዮጵያዊ ሙስሊም በኢትዮጵያዊነቱ ሊያገኝ ከሚገባው መብት ሽርፍራፊውን ነው። መስጊዶቻችን ህዝብ በመረጣቸው መሪዎች ተዳደሩ። መንግስት የእምነት መሪ ብሎ ካድሬዎችን እያመጣ አይመደብብን። ይህም ማለት በፍጹም አያስከስስም፣ አያሳስርም፣ ሊያስገድልም አይገባም። ሆኖም ግን ሁሉም ተፈጽሞብናል። ይሁን ሁሉ ችለን ግን ነገ በአላህ እርዳታ አሸናፊ እንደምንሆን እናውቃለንና ውድ ወንድሞቼ ዛሬ በእስር ቤት ነው። ለነገ ጎጇቸው የትዳር አጋርን መረጡ፣ ኒካህን አሰሩ፣ ከላጤነት ወደ ባለትዳርነት ተሸጋገሩ። ይገርማል። ይህ ነው የሙእሚን ባህሪ። በአላህ ላይ ያለው መመካት በምንምና በማንም የማይበገር ስለ ነገ ያለው ተስፋ በአላህ ላይ እንጂ በምንም ነገር ላይ ያልተንጠለጠለ መሆን። ወንድሞቼ ኒካህ ሲያስሩ ሌላ ያስተላለፉት መልእክት ደግሞ ዛሬም በድጋሚ የውሸት ክስ ታሳሪዎች መሆናቸውን ነው። ሽብርተኛ ተብለው ቢከሰሱም ሰላማዊ መሆናቸውን በኒካሃቸው አብስረዋል። የፈለገ የውሸት ቢደረደር አቃቤ ሕግ ከፍተኛ ቅጣት ይጠይቅ። በርካታ የሐሰት ምስክሮች ቢሰለጥኑ ውሸት ዛሬ ከላይ ሆና ብትንሳፈፍም እውነት ሁሌም አሸናፊ ነውና ኻሊድና ሙባረክም በእውነታቸው ነፃ እንደሚወጡ በኒካቸው አበሰሩ። በወንድሞች የኒካ ውስጥ በጊዜያዊ ችግሮች ሳይበገሩ ለጊዜያዊ ችግሮች ሳይሰጡ ወደፊት አሻግሮ ማየትን ነገን ከአላህ በሆነ ተስፋ መጠበቅንም እናያለን። ወንድሞቻችን እና ሙባረክ ቃሊቲ ሆነው ታላቁን ጋብቻ መፈጸማቸው ያስመዘገቡት ድል ብዙ ነው። ሁሉንም ዘርዝሬ አይጨርሰው አሁን ደግሞ ለጀግኖቹ ወንድሞቼ የትዳር አጋር ሊሆኑ ስለፈቀዱት እውነተኛ የሱመያ ልጆች ትንሽ እናውጋ። የነጻነት ትግላችን ከተቀጣጠለበት ዕለት ጀምሮ የእናቶቻችን እህቶቻችን ተሳትፎ በትልቅ የታሪክ ማህደር ውስጥ የሚሰፍር ነው። የፖሊስ ዱላና ድብደባ ሳይበግራቸው ድምጽ ማሰማት ባለብን መድረክ ላይ ሁሉ ቀዳሚ ሆነው እየተሰለፉ ያሉት ጀግኖች እህቶቻችን ዛሬም ሌላ ታሪክ ጽፈዋል። በእስር ቤት ውስጥ ያለን ጀግና የቆየውን ያክል ጊዜ ቢቆይም ጠብቄው የትዳር አጋር ሚስጥ እሆናለሁ፣ እሱም የልጆች አባት ባሌ ይሆናል ብለው ተቀብለዋል። እጅግ በጣም ደስ ይላል። ይህም ብቻ አይደለም፣ ወደ ቃሊቲ ለመጠየቅ በመሄድ የሚደርሰውን መንገላታትና መንጓጠጥን ወደውት ተደስተውበት ለመቀበል ኒካህ አስረዋል። መንግስት አሸባሪ ያለ የውሸት ውንጀላ ቢያቀርብም ሚሊየን ህዝብ በየአደባባዩ የታሰሩት መሪዎቼ የነጻነት ታጋዮቼ ናቸው እያለ እየሞገተ ይገኛል። ይህም ሙግት ደግሞ በላቀ ደረጃ የመለሱት የትዳር አጋር የፈቀዱት እህቶቼና የእነሱ ወላጆች ናቸው። እንደው በአጠቃላይ ኻሊድ ኢብራሂምና ሙባረክ አደም ቃልጭ ሆነው ኒካህ በማሰራቸው እህቶችን እስር ቤት ያለን ጀግና ጥያቄ ተቀብለው እሺ በማለታቸው ወዳጅ ሁሉ ተደስቷል፣ እጅግ በጣም ኮርቷል። የጥላት ደግሞ አንጀት ዋሯል። ተስፋችን እየገዘፈና እየደመቀ ነው። ዛሬም በአላህ ላይ ተመክተን ነገን የተሻለ የነጻነት ቀን አድርገን እንደምንጠብቅ በቃልም በተግባርም እየተናገርን ነው። ጥያቄያችን ምላሽ እስኪያገኝ ድረስ ትግሉ እንደሚቀጥልም በልካው መልእክት እያደረስን ነው። አላህ የወንድሞቻችንን ትዳር የተባረከ ያድርገው። ለእስላም ፈርጥ የሚሆኑ ልጆች የሚወለዱበትና የሚያድጉበት ትዳር ይሆን። በድጋሚ ሁላችንም ባለንበት ባረከላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊል ኸይር እንበላቸው። የዛሬው ዜና በቃው። الله يسامحك والسلام عليكم ورحمة الله وبركاته a full of pleasure. The day that brings the two of you close together. We're gathered here to celebrate a moment you'll always treasure. We have so much to make your love last forever. ኡስታዝ አቡበከር ዛሬ አጥር ያለች በዛ ተሰምቶ በማይጠጋው ጣፋጭ አንደበቱ ነሲሃ ይሰጠናል። ሁላችንም በጥሞና መከታተልና ንያችንን ማድረስ ስራችንን በኢኽላስ መስራት ይጠበቅብናል። እያደረግነው ያለነው ሃይማኖታዊ ትግል በመሆኑ ዲናችንን ማወቅና መተግበር የዘውትር ስራችን ሊሆን ይገባል። መታሰር ሞት ከመጣ እንደ ፈተና አድርጎ ነው ከቻለ አላውቅም። በእስልምና የሚደርስብን አደጋ ሁሉ የክብር መገለጫ እንጂ የውርደት መገለጫ ስላልሆነ ሰው ዋሽቶ ዋሽቶ ሰርቆ አጭበርብሮ እየታሰረ በማይረባ ነገር አመታት እየተፈረደበት ይገኛል። ሐቂቃ ለዲኑ የሚታሰር ሰው ካለ እየፈራን ያለ ነው። የምናደርገው እንቅስቃሴ ምናልባት የማንንም መብት የሚገፋ የማንም ድንበር የሚጥስ ህገወጥ ተግባር አይደለም። ሁሉ እንኳን ሊያሳስብ ሰው በዲኑ ቢታሰር ክብር ነው። ምክንያቱም እድል ነው አይገኝም። ይሄ ደግሞ አላህ የወፈቀው ሰው ነው የሚያገኘው። በኢስላም የሚደርስበት ነገር ክብር እንጂ ውርደት አይደለም። ሞት ሊመጣ ሸረፍ ነው። ኢማም አሕመድ ብን ሐንበል ያ መከራ ሲደርስባቸው እድሜያቸው ገፍቶ ሰውነታቸው ጃጅቶ ለአደጋ ተጋልጠው ሁሉ ነገር ከእጃቸው ወጥቶ የተገረፉት በትር ማንም ምድር ላይ አልተገለፈውም። ልክ እንደ ዛሬ እስልምና ላይ ታሪፍ ማምጣት እንደመከሩት ቁርአንን በተለያየ አይነት መልኩ የቁርአንን ይሄ እንግዲህ የምታውቁት ነው። የአህባሽ አስተምህሮት ይዞ ከመጣው ትልቁ አደጋ ቁርአን የአላህ ቃል አይደለም እያሉ ነው። ይሄ መብዳዕ ነው። ለዚህ አራት መቶ ዓመት የእስልምና ጠላቶች ቁርአን ላይ አንዲት ሀርፍ መጨመር አልቻሉ መበረዝ አልቻሉ ስለዚህ ይህንን ስትራቴጂ በማድረግ ተቃውሞ ፈልጉ ምን አብናኢ ልበት ይላል የእኛው አንደበት ይዘው በመጡ ሙስሊምን ነን በሚሉ አመለካከት ባላቸው ሰዎች ዛሬ ቁርአን የአላህ ቃል አይደለም ሲሉ መልእክቱ ግልጽ እንዲሆንላቸው የማን ቃል ነው አብነ የጅብሪል ቃል የጅብሪል ቃል ነው ሲሉ ምን ሊሉ ፈልገው ሙስሊሙ የጅብሪል ቃል መቅሮ ሲቀበል ነገ ጧት በኋላ ለእኛ ልጆች ምን ሊነገር ነው? ጅብሪል ፍጡር ነው፣ እዚህ ቦታ ላይ ተሳስቶ ነው ይሉን ነው ደግሞ። ስለዚህ ቁርአኑን እንደፈለጉ ይለውጡ ሲያስቡ መጀመሪያ መግቢያ በር ፈለጉለት። ይህ ነው የተፈለገው። እነ ኢማም አሕመድ ብን ሐንበል ረሕመቱላህ ዐለይህ ይህ ተጨባጭ ነበር። ቁርአን የአላህ ቃል ሳይሆን መክሉቅ ነው በል ሲባሉ እኔ በሕይወት እያለሁ የምስክርነት አልሰጥም አሉ። የሚመጣውን መከራ ሁሉ ለመቀበል ወሰኑ። ገረፋቸው። يتقرمون بسر قراك انت ولا صابع الحق نبال صوت الناكر والله لو كان سيلا لعددتونا منه على لن يصولك زهون انجون حتى ولا تحيرا ونبلغا نقول لك الإمام محمد كنبه وبتحصن النسل ينسون عند ممكن بيتا لو لعنا سام موزه إمام محمد نانسي بس عامل يمسا يتشوف سيوه ولا مريت لا يوجبه ራሳቸውን ትተው ሲወጡ ለመጀመሪያ ጊዜ አሳዘኑኝ ይላል አሳዘኑኝና ከወደቁበት ሲነሱ ውሃ ሰጣቸው ይላል አንድ ቀነሱ አንድ ኩባያ ውሃ ሲሰጣቸው ኢማም አሕመድ ምን ነበር ያሉት አልጠጣም ጾመኛ እኔ ነበር ያሉት ረሕመቱላህ አለይህ ያ መከራ ያ ችግር እየደረሰ የሚመጣው ነገር ለዲን ስለዚህ ነበር ኢማም አሕመድ ሰዎች መጥተው ለሚሉት መርሐባ ይበሉ እነሱ እሺ ብለው ወጥተው ኡማውን ቢጠቅሙ ይሻላል ሲሏቸው ይሄማ የማደርገው ተግባር አይደለም በዘመናችን አሊም አሊም ሐቂቃ ትንሽ መንሸራተት ከጀመረ ዲኑን አደጋ ተጋለጠ። የዓሊም ጽናት፣ የዓሊም አቋም፣ በዲኑ ላይ ግንዛቤ ያላቸው ሰዎች አቋም ከሌላቸው ዲኑን አደጋ ይጋለጣል። ኢማም አሕመድ ግን አላደርገውም አሉ። ሐቅን ይዤ እሞታለሁ። እኔ ብኖር ተከብሬ ብሞት ሸሂድ የምሆንበት ተግባር ነው። የዓሊም ውርደት የዓለም ውርደት ነው ያሉት ረሕመቱላህ አለይህ ኡማውን ወደ ስሜት አልመራው ወደ ጥፋት አላሳየውም ነበር ያሉት የመጣውን ይቀበላሉ አላህ ይዘንላቸውና ምና አቡበከር እኔ በሀያት እያለሁ እስልምና ጎደው ላይ ደርስበትም ብለዋል እናንተ ዛሬ በሚሊዮን የምንቆጠር ሙስሊሞች ባለንበት ጊዜ ነው የነቢዩ ክብር እየተደፈረ የአላህ ቃል እየተደፈረ መጫዋቻ ይሆን የተነሳበት ተጨባጭ የተጀረውን ሰዎች በተጀሩ በድፍረት አደባባይ ላይ የወጡ መናገር የጀመሩበት ዘመን ላይ ደርሰናል ምንድነው አማም አላህ መልሳችን ምንድን ነው የሚሆነው? ለዚህ ነው እኮ እያንዳንዱ ሙስሊም ጠበቃ ሊሆን፣ እያንዳንዱ ሙስሊም ለዲኑ ኃላፊነቱ ሊሰጥ። አንድ ነገር እንመዝ ኢኽዋን፣ ወላሂ አላህ የወሰነብን ነገር አይቀርም። አሊ ብን አቡ ጣሊብ አላህ ስራቸው እንደላቸውና የሚናገሩት ነገር ነበር። ምን ይላሉ? በዘመናቸው በሳቸው መሪነት ዘመን ወዳጆቻቸው ብዙ ነበሩና አንድ ሰው መጥቶ ጠየቃቸው። የእርሶ guard ልሁንልዎት አላቸው። የእርሶ ጠባቂ ልሁንልዎት አላቸው። አሊ ምን ነበር ያሉት? የምጠብቀኝ ከሰማይ ነው ከምድር አሉት። አይ ከምድር አላቸው። አይ ከሰማይ ካልሆነ አታስፈልገኝም አሉት። ለምን አላቸው ሰውየው። ምክንያቱም አምሩ ከላይ ስለሚመጣ ከትእዛዙ ከአላህ ስለሚመጣ አንተ ከታች ብጠብቀኝ ዋጋ የለውም አሉት። ያንን መቆጣጠር ከቻልክ ግን ትፈጸም ነበር ያሉት ረዲየላሁ ዐንሁ። አምሩ ሚነላህ ነው ከላይ ከመጣ ማን ነው የሚመልሰው? ስለዚህ ነበር ሰይድና አሊ መታዕቱሩ ሚነል መውት ይላሉ። መቼ ነው ከሞት የማፈነግጠው? መቼ ነው ከሞት ምሽሽ ይላሉ። ወላሂ የተወሰነብኝ ጊዜ ብሸሽ አላመልጠውም፣ ካልተወሰነብኝ ደግሞ መሸሽ አያስፈልገውም ይላሉ ረዲየላሁ ዐንሁ። ስለዚህ እኛም በሀያታችን ላይ ሊደርስ የሚችለው ነገር ግልጽ ነው። ከላይ የተወሰነው ከአላህ የመጣው ብቻ ነው እና አሁን ባለው ተጨባጭ ላይ የእኛ ኃላፊነትና ሚና ምንድን ነው? እያንዳንዱ ሙስሊም ግዴታ አለበት። የሁሉም ተግባር ነው። ዛሬ እከሌ ከከሌ ተለይቶ የሚታይበት ተጨባጭ ውስጥ አይደለም ያለ ነው። ሁሉም ለዲኑ መቆም አለበት። ሁሉም ለዲኑ ታሪክ ስንሰማ እስልምና ላይ የመቁሶችን ሰዎችን ስናይ እነማን ነበሩ ይህን ዲን ይዘው ሲኖሩ እነማን ነበሩ ይህን ያስከበሩ ቆዳቸው አንሶ አቅል ሁነው ምንም አይነት ኃይል ቁዋ ባልነበራቸው በኡማን ቁዋ ብቻ ኡማውን የመሩ ሰዎች አልቀዋል ዛሬ ደግሞ የበላይ እየተደረጉ የሚሾሙሉ ሰዎች ወይ ዲኑን አያውቁ ወይ ዱንያውን አያውቁ ከሁለቱም ውጭ ሆኑ የበለጠ ደግሞ ለዲኑ ጠላት ሆኑ ሰዎችን መሪ እያደረጉ የሚያስቀምጡልን ደግሞ ሌሎች ናቸው እያመጡ የሚሾሙልን ከአነሁ ሙስሊሙ ደህ ላ ያሪፍ አን ምንም ነገር ማያቅ እንዲሁ ብቻ እንዳሻንጉሊት መጫወቻ የሆነበት ተጨባጭ ይሄ ግን በታሪክ ዘመናቶች አልፈዋል ብዙ ጊዜ ይሄ ነገር ተደጋግሟል ካሁን በኋላ ግን ይሄ ሰው ነቅቷል ዑመር ብን ኸጣብ የሚናገሩት ነገር አላላ አላህ ስራቸውን ይደላቸውና ብልጥ አይደለንም ብልጣ ብልጦች ግን አያታልሉንም ይላሉ ብዙ ጊዜ ተታለናል ከዚህ በኋላ ግን የምንታለልበት እድል አይኖርምና እኛ ነን መሪዎቻችንን አላህን የሚፈሩ ሰዎችን ትክክለኛ መሪዎች መምጣት የሚችሉበትን ስራ መስራት እስከ መጨረሻው ድረስ በጽናት ለዲናችን በመታገል የሚፈለግብን ሀረትነት እንድንወጣ ነው አደራ የምለው እኔ በተናገርኩት እናንተ ሰማችሁት አላህ የስራ ሰዎች አድርገን እያልኩ ንግግር ቋጫለሁ ወቢላሂ ተውፊቅ ወሰላም አለይኩም ወረመቱላ ወበረካቱ ሳምንቱም በድምጻችን ይሰማ ንቅናቄ ታሪክ ውስጥ ከሚያዚያ 14 ሁለት ቀናት ወደ ኋላ ፈቀቅ ብትሉ የሚያዚያ 12ን የአወሊያን ተቃውሞ ታስታውሳላችሁ። የዕለቱ ተቃውሞ የተካሄደው ከሶስት ሳምንት ትንፋሽ መውሰጃ እንዲሁም የመንግስት ተግባራዊ ምላሽና በጎ ፈቃደኝነት ተጠብቆ ነበር፣ ግን አልሆነም። እናም ተቃውሞ እጅግ በሚያስደንቅ መልኩ በአወሊያ መስጂድ ተካሄደ፣ በሰላም ተጠናቀቀ። አረብኛው አልጀዚራን በዕለቱ የነበረውን ተቃውሞ በምሽቱ የዜና አወጃው አካተተ። በነገራችን ላይ በዕለቱ በተባረክ መስጂድ ወይም በሜክሲኮ ጀርመን መስጂድ ድምጻችን ይሰማ በራሪ ወረቀት ይዘው የተገኙ 3 18 አመት ዓመት ያልሞላቸው ታዳጊ ሴቶች በፖሊስ መዳፍ ውስጥ ገብተው ወደ ወይኒ ቤት ተገፍተው ነበር። ጥቂት ለማይባሉ ጊዜያት በወይኒ ቤት ቆይተዋል። ከሚያዝያ 12 አሁንም ሁለትና ሶስት ቀናት ወደ ኋላ ብትሉ አንድነንና ማንነጣጠል በዲናችን እየተባለ የተዘመውን የአንድነት ነሽዳ በይፋ ለህዝብ ጆሮ የደረሰበትን ዕለት ታገኛላችሁ። መንግስት ለትግሉ ብዙ ቅጥያ ስሞችን ሊያበጅለት ፈለገ። ብዙ ስብሰባ ጠራ፣ ጉባኤ አሰማራ፣ ዶለተ። እናም ባለፈው ዓመት ልክ በዚህ ሳምንት አዲስ አጀንዳ ይዞ ብቅ አለ። እየተደረገ ያለው ተቃውሞና ውጥረት መነሻው እና መንስኤው በሶፊዮችና በዋህብዮች መካከል የተነሳ ግጭት ነው የሚል ትረካ ይዞ ነበር ብቅ ያለው። ጉዳዩ አሮጌ አጀንዳ በአዲስ ማህደር ይዞ የመምጣት ያህል ነበር የተቆጠረው። እናም ባለፈው ዓመት ልክ በዚህ ሳምንት መጅሊሱ ድል ያለ ድግስ በግቢው ውስጥ አሰናድቶ ከየአካባቢው አሉኝ የሚላቸውን ሰዎች ጋብዞ እኛ ሶፍዮች በዋህብያዎች እየተዶለተብን ነው፣ ስልጠና የተሰጠውም ወይም የአህባሽ ጠመቃ ይሄው ዋህብያውን ጥቃት ለመከላከል ነው ብሎ ፕሬዝዳንት አህመድዲን አብዱላሂ ተናገረ። ዝምታስ ከመቼ የሚል ጥያቄም ተነሳ። በፕሮግራሙ እናንተ ሶፍዮች ሆይ ተነሱ፣ ይህ የሞት ሽረት ትግል ነው የሚል ጥሪ አስተጋባ። ሙስሊሙ ግን አንድነንኛ እያለ ያለ ልዩነት የአንድነቱን ዜማ ይነሽድ ነበር። እናም ባለፈው ዓመት ልክ በዚህ ሳምንት መንግስት አዲስ ማህደር ይዞ የመጣበት ቀን ተብሎ ተመዝግቧል። አስከፊውም የአሶሳ ግድያ ባለፈው ዓመት ልክ በዚህ ሳምንት ነበር የተከሰተው። እለቱ ጁማ ነበር። ሼክ መስዑድ የተባሉ ታዋቂ የአካባቢው ዳኢ በአካባቢያቸውና በሌሎች የኦሮሚያ ክልል አካባቢዎች ስለ አህባሽ አስከፊነት ሲያስተምሩ የነበሩ ግለሰብ ናቸው። ግለሰቡ በዚህ ተግባራቸው የተነሳም በመንግስት ተጠሉ። ቀጠሮ ተይዞ በእለተ ጁምዓ ልክ ባለፈው ዓመት በዚህ ሳምንት ከሰላት በኋላ ግለሰቡ ሰው በተሰበሰበበት በመስጂድ መውጫ በር ላይ በፖሊስ እንዲደበደቡ ሆነ። ይህንን ሲያይ ብስጭት ውስጥ የገባው የአካባቢው ህብረተሰብ ፖሊሶቹን ከድርጊታቸው ሊያቆማቸው ቢሞክርም ይሳካለት አልቻለም። ግጭት በፖሊስና ህብረተሰቡ መካከል ሆነ። ፖሊስ ጥይት ህዝቡ ላይ መርጨት ጀመረ። የሰው ነፍስ እንደ ቀልድ ረገፈ። በዕለቱም በትንሹ አራት ሰዎች መሞታቸው ተረጋገጠ። የመንግስት ሚዲያ በምሽት የዜና አወጃው አሸባሪዎች በፈጠሩት ግርግር የሰው ህይወት ጠፋ ብሎ ቅጥፈት ዘገበ። በነገራችን ላይ ከአሶሳ ግርግር ጋር በተያያዘ በርካታ ንጹሐን ሙስሊሞች በእስር እንዲታጎሩ ተደርገው ክስ ተመስርቶባቸው በቅርቡ የፍርድ ቤት ቅጣት ተጥሎባቸዋል። ብዙዎቹ ከስድስት እስከ አስራ አምስት ዓመት የሚደርስ የእስር ብይን በመንግስት ፍርድ ቤት ተወስኖባቸዋል። በሳዑዲ አረቢያ የሚገኙ የሪያድ ነዋሪዎች በአገር ቤት የሚደረገውን የመብት ትግል ለመደገፍ ግዙፍ ስብሰባ አድርገው ነበር። በሱዳን የሚገኙ የአፍሪካ ኢንተርናሽናል ዩኒቨርሲቲ ተማሪዎች ደግሞ በካርቱም ከኢትዮጵያ አምባሳደርና የኤምባሲው ኃላፊዎች ጋር በወቅታዊ ጉዳዮች ላይ ተወያይተው ነበር። እነዚህ የሆኑት ባለፈው ዓመት ልክ በዚህ ሳምንት ነበር። በመቶ ሺዎች የሚቆጠሩ ሙስሊሞች የተገኙበት ተቃውሞ በታላቁ አንዋር መስጂድ የተደረገው ልክ ባለፈው ዓመት በዚህ ሳምንት ነበር። በዚህ ዕለት በደቡብ ክልል ስልጤ ዞን የድምፅ ተቃውሞ ለመጀመሪያ ጊዜ ተደርጓል። ባለፈው ዓመት ልክ በዚህ ሳምንት በቀጣዩ ሳምንት ቀጣዩን የሳምንት ታሪክ ትውስታ ይዘን እንቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ወደ ፕሮግራማችን መጨረሻ ላይ ተቃርበናል። የቀረን የባለፈውን ጥያቄ መልስ ማቅረብ ነው። ጥያቄው ይል የነበረው የመፍትሄ አፈላላጊ ኮሚቴ አባላት የካቲት 26 2004 ከመንግስት ጋር የመጨረሻውን ውይይት ባደረጉበት ሰዓት ከቀረቡት ሶስት መሰረታዊ የህዝብ ሙስሊሙ ጥያቄዎች ውስጥ መጅልስን በተመለከተ የመንግስት ምላሽ ምን ነበር? በህዝበ ሙስሊሙ ዘንድ ተቀባይነት እንዳይኖረው ያደረገው ዋነኛው ልዩነትስ ምን ነበር? መልሱን በተከታዩ መልኩ ዘርዘር አድርገን እናቀርበዋለን። ኡስታዝ አቡበከር ዘርዘር አድርጎ ያስረዳናል። ዛሬ በየመንገዱ መንግስት ምላሽ ሰጥቷል የሚባለው ተረት ምን ያክል ከንቱ እንደሆነ ስለሚያሳይ በጥሞና እንድትከታተሉት ግብዣችን ነው። الحمد لله الذي وحده وصلى الله عليه وسلم على نبي بعده وعليه وصحبه اجمعين وبعد السلام عليكم ورحمه الله وبركاته. وعليكم السلام ورحمه الله ذلك بدل أن ينام كيف ينهاج يبدأ موجدا أكد عليه مسلم إمامنا السلام عليكم من لا يرسل ይሄ ሁላችንን አካባቢ የሚገባ ተግባር ነው በመቀጠል እኛ ኮሚሽን ቅድም በተገለጸው መሰረት ያደረግነው እንቅስቃሴ አለ አንድ ወንድሜ መድረክ ላይ እንዲነበሩ የላከው አለ እኛ እንፈልጋለን እነሱ ይፈልጋሉ አላህ ግን የፈለገውን ይሰራል ውሳኔው ሰው ይፈጥራል ኢንሻአላ ኢዘን በእያንዳንዷ ባደረግናት ነገር ሁሉ የያዙመን ሽኩልና የወሰንን ህዝብ የጠየቀው ጥያቄ በአግባብ ደርሶ አግባብ የሆነ ምላሽ እንዲያገኝ ሐቂቃ ምንም አይደለም ጊዜያችን ምንም አይደለም አንደኛችንን ለመሰዋት ዝግጆች መሆናቸው በጣም ሰፊ ትንታኔ የያዘ በጣም ብዙ ነገር የተገለጸበት ከዛ እነሱ ካሉ ምላሽ የሚመስለው ነገር ምንድን ነው ብለን ያወጣነው ነው ንገልጽላችና መጅልስን በተመለከተ ምርጫ ይካሄዳል። ምላሽ ላይ ገለጹ ማለት መጅልስን በተመለከተ ምርጫ ይካሄዳል፣ በፍጥነት ይካሄዳል፣ በገለልተኛ ወገን ይካሄዳል። የመጀመሪያው ማለት ነው የእኛ ጥያቄ ምላሽ ሲሰሙ የተቀረበውን ነገር ላይ መሰረት ያደረገ ነበርና መጅልሱ ምርጫን በሚካሄድ እዚህ ከመገበች በፊት የመጅልስ አመራር ልዩ ኃላፊዎች ገልጸውታል። ስለዚህ ከአስራ ዘጠኝ ዘጠና ሰባት ጊዜ ጀምሮ ምርጫ ይካሄዳል እየተባለ ተገልጿል። ምርጫ ይካሄዳል ሲባል መቼ ይካሄዳል? የመጀመሪያው ጥያቄያችን ነው። ሁለተኛ በገለልተኛ ወገን ይካሄዳል ሲባል ገለልተኛ ወገኖችን ማን ነው የሚያስመርጣቸው? ማንስ ነው የሚመርጣቸው የሚለው ጥያቄያችን ነው። ሶስተኛ ደረጃ በፍጥነት ህዝቡ የጠየቀው ጥያቄ ፈጣንና አግባብ ምላሽ የሚፈልግ ስለሆነ እነዚህ ወገኖች በፍጥነት ሲባል ፈጣን የሚጋለሉበት ባላገባም በመገብ ካለበት ፈጣን እንቅስቃሴውን ሊያራምዱ የሚችሉ ከማህበረሰቡ የሚቃጡ ገለልተኛ ወገኖች ጉዳዩን ይዘውን እንዲያስሄዱ እንዲደረግ የሚል የኮሚቴው ምላሽ ነበር። ነገር ግን እነዚህ ለሰማችሁት መንግስት ነው ጥያቄ መልስ ሳይሆን መልስ መሳይ ብዥታን ነው የሰጠው። በጓሮ በር እየመጣ ሲጭንብን እንዳልነበር ምርጫ ይካሄዳል ብሎ ማለት ቀልድ ነው። አሁንም ህገወጥ ቅርጫ መጅሊስ ወንበር ላይ የወጡት ህገወጦች አይወክሉንም። አድማጮቻችን በጣም ከፍተኛ ቁጥር ያለው አድማጭ መልሱን የላካችሁና የመለሳችሁ ሲሆን ሁላችሁንም ለተሳትፏችሁ አላህ ጀዛችሁን ይክፈላችሁ። እኛም በጣም እናመሰግናለን። ቀድሞ የመለሱት ሶስት አድማጮች ደግሞ የሚከተሉት ናቸው። ዘይኑ ሙኒር፣ ጃፈር ሙሐመድ፣ ኢብን ሐሰን። የዚህ ሳምንት ጥያቄዎቻችን ደግሞ ተከታዩ ነው። አባቶቻችን በ1966 ታሪካዊ ሰላማዊ ተቃውሞ አድርገው ነበር። የተቃውሞውም ውጤት ሙስሊም ኢትዮጵያውያን ከሞላ ጎደል እንደሌላው አንደኛ ዜጋ እንዲቆጠሩ አድርጓል። ለመሆኑ በወቅቱ ከተነሱት ጥያቄዎች ቢያንስ ሶስቱን ጥቀሱ። አባቶቻችን በ1966 ታሪካዊ ሰላማዊ ተቃውሞ አድርገው ነበር። የተቃውሞ ውጤት ሙስሊም ኢትዮጵያውያን ከሞላ ጎደል እንደ ሌላው አንደኛ ዜጋ እንዲቆጠሩ አድርጓል። ለመሆኑ በወቅቱ ከተነሱት ጥያቄዎች ቢያንስ ሶስቱን ጥቀሱ። መልሳችሁን በኢሜላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። ትግሉን በተመለከተ የምታገኙዋቸው መረጃዎች ትንሽ ነው ምንም አይሰራም ብላችሁ ሳትንቁ በኢሜላችን ኤፍቲኤች ዘጠኝ አት በ website ኣችን www.fatehradio.com እንድትጎበኙ እንጠይቃለን። ፍትህ ሬዲዮ በብሉቱዝ ለወዳጅ ዘመዶ ማስተላለፍ መረጃ ክፍተት እንዳይኖር ስለሚረዳ ላልደረሳቸው በማዳረስ የበኩልዎን ድርሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ